ስለነበር መንዑ ኸልወት ማግለልን መቆጠብ በይነ ልመርአ ወርጅል በወንድና በሴት መካከል አለ ሌላ መስለመላህ ዘመዱ ያልሆነ ይህን ሐዲስ ተመልክተናል። የአሚር ብን ረቢዓንም ተመልክተናል። ፊል መጅዲ ፊል ሙንተቃ ቃለ አልመጅድ ሸይኹ ልመጅድ የሚባሉት ፊል ሙንተቃ ያለ ኪታባቸው ላይ ረዋሁማ አሕመዱ ወቀድ ሰበቀ ማዕና ትርጉሙ አልፏል ብለዋል። ኢብኑ አባስ በሐዲስ እንደተፈሰ አለይ ከኋላ የተዘገበ ነው የተመለከትነው ነው። ቃለ አልኢማሙ ሸውካኒ ፊኔል አልአውጣር ኔል አልአውጣር የሚባለው ኪታባቸው ላይ ስድስተኛው ጥራት መቶ ሀያኛው ገጽ ላይ ወልኸልወቱ ቢልአጅነቢያ ይላሉ። አጅነቢይ በሆነ ሴት ማግለል ሙጅማዑን ተስማምተውበታል። አላ ተሕሪሚሃ ርብ በመሆኑ ላይ ተስማምተዋል። እነማን መባሂር እነማን ናቸው ተስማሙ? እነማን ናቸው ተስማሙ? علماء سلالك والخلوة بالأجنبية أجنبيا آه، ذو ماجل من مجمع تسمم توبتا على تحريمها إرم بمهون لك كما حكى ذلك الحفظ حافظ ابن حاجر الأسقلاني عند السنابر في الفتح فتح الباري من باله كتاب السنة الباري بفتح البخاري البخاري نشر رخبة مغرارية كتاب السنة قال لك شيخ قال بلغ المرام ابن حجر الأسقلاني እብነ ሀጀር አልሀይተሚ የሚባሉ አሉ። ሌላ ፈቂህ እብነ ሀጀር አልሀይተሚ አልፈቂሁ ሻፍዒ ሻፍዓዊ ሻፍዒ ሻፍዒ መዛር ተከታይ ናቸው። እብነ ሀጀር አልሀይተሚ ይባላሉ። እብነ ሀጀር አልአስቀላን የሚባሉ ደግሞ አስቀላን የምትባለው መንደር አሁን ፍልስጤም ውስጥ አንድ ከተማ ናት። አስቀላን እንደነ ራመላ እንደነ ሶስተት አልአርቢያ እንደነ ጋዛ ጋዛ አስቀላን የምትባላለች። አስሰላም ከማ ሐካ ዛሊከ አልሐፊዝ አልሐፊዝ ተብሎ በኢጥላቅ ከተነገረ ማናቸው ሐፊዝ እብኑ ከሲር አሉ። ሐፊዝ በጣም ብዙ ሐፊዝ አለ። አልሐፊዝ ከተባለ ግን አልገብቶበት በኢጥላቅ ከተነገረ ማናቸው ቀጥታ ላይ ሐፊዝ እብኑ ሐጀር ይሄ ምን ያክል እውቅና እንዳላችሁ ነው። አልሐፊዝ ከተባለ ያ ሐፊዝ ሰውዬ ማለት ነው። ማናቸው ابن حجر الاسقلاني وإن التحريم حرامي هنا بس مكنات خلوة وند الناس خلوة ما بزداد حرامي هنا بس مكنات ما في الحديث الزو حديث وش يعمل الزو حديث وش وش يعمل حق انت مال مكنات هل وإن التحريم إن التحريم وحرام النت مكنات رزنو ما في الحديث الزو حديث وش يعمل من كون الشيطان شيطان مهنونه ثالثهما سوستنيات مهنونه هنا أرمي أدرسكم ከውኑ ሸይጣን ሸይጣን መሆኑ ነው። ሳሊሰሁማ ሶስተኛቸው መሆኑ ነው። ወሑዱሩ የእሱ መኖር ደግሞ ዩቂዑሁማ ይዘፍቃቸዋል። ፊልማዕሲያ በወንጀል ውስጥ ይዘፍቃቸዋል። የእሱ መኖር ከውኑ ማለት ማሁ الشيطان الشيطان وأما مع وجود المحرم زمد ما كان لا فالخلوة بالأجنبية أجنبي يزو مع دلال جائزة يبقى ሊምቲናዒ ስለማይመች ውቁዕ ማእስያ ወንጀል መከሰቱ ስለማይመች ማዓ ሁዱሪ እሱ ባለበት ማን ባለበት ማን ባለበት መሕረም ባለበት ማዓ ሁዱሪሁ ይህ ያለችዋ በሜት አይ ማዓ ሁዱሪ ልመሕረም ዘመድ ባለበት ወንጀሉ እንደማይቆጥር ጃኢዛ ይባላል ሊምቲናዒ ውቁዕ ልማእስያ وقد يتسهل بعض النساء كثير الشيخ يتعاني آه، أغراروها بيضا وقد يتسهل نجر جرب جرب ألا لا بعض النساء كثير الشيخ اختلاف تفكر من من هذا يمشي هذا يمشي وأولياؤهن يتسبوا تشاكتهم ما يتقصوا بأنواع من الخلوة بزينة خلوة يدرسل وهي يشتي خلوة عندي هذه يالو لكثرة ألف ወቀድ የተሳሉ ባዕዱ ኒሳ ከፊል ሴቶች በጣም ያግራራሉ፣ ገር በገር ያደርጉታል። ወአውለእሁነ ኃላፊዎቻቸውን ቤተሰቦቻቸው ማለት ነው። አውለእሁነ አባታቸው፣ ወንድሞቻቸው፣ ባሎቻቸው አውለ ቢአንዋዕን በአይነት ሚነል ኸልዋ በብዙ አይነት ኸልዋ ይፈቅዱላቸዋል። እነሱም ያግራራሉ፣ ወላጆች አለፍ ኃላፊዎቻቸውም ነገሩን ያግራሩታል። ኸልዋ ይሄ ይሄ የኸልዋ አይነት አለ ኸልወቱል መርአ ሴት ልጅ ማግለሏ ማዕቀሪቢ ዘውጅሃ ከባሏ ቅርብ ዘመዶች ጋር ወከሽፊ ወጂሃ ፊቷን መገላለጧ እንደሁ እዚህ እባሏ ዘመድ እንደሁ እንደምን ማን ዘንድ ባለ ወቀድ የተሳሃሉ ነገሩን በገርበገር ያደርጉታል ባዕዱ ኒሳ ከስልኩ ይሆናል ወአውሊያኡሁነ የእነሱም ቤተሰቦች የአንዋዕ ኃላፊዎቻቸው ማለት የአንዋዕ ምን አልሐልዋ ብዙ አይነት ሐልዋ ላይ ገርበገር ያደርጉታል ነገሮች ቀላል አልዋ ሲያደርጉ እነሱም አይከብዳቸውም፣ አይደነግጡም፣ አይፈሩም። ሴቶቹ ራሳቸው ወልጆቻችን ጣጣ የላቸው። ማንንም አጅነቢ እየተሰማለች ትጨብጣለች፣ አብራ ትቀመጣለች፣ አብራ እንደፈለገች ትሄዳለች። ምንም አይነት መስሎ ላይ እዚህ ላይ በጣም ከፍተኛ ተሳሁላለሁ እያሉ ነበር። Oui, አያውቋቸው አይተውም። ኢትዮጵያ የምትባል መልስ የማያውቃ አሪፍ አልወትር መርአ ሴት ልጅ ማግለሏ ማዕቀሪ ዘውጅሃ እቅርብ ዘመድ ባሏ ቅርብ ዘመድ ዘመዶች ኸልዋ ማድረጓ ማዓቀሪ ዘውጅሃ ባሏ ቅርብ ዘመዶች ጋር ትቀላቀላለች። ወከሲ ወዲሃ ፊቷን ትገላልጣለች። እንደሁ ማን ዘንድ ባሏ ቅርብ ዘመዶች وهذه الخلوة ይቺ ኸልዋ ይቺ መቀላቀል ይቺ ማግለል አዕዘሙ ኸጠረን አደጋው የከፋ ነው። ምን ገይሪሃ ከሌሎች በበለጠ አደጋው የከፋ ነው። ባሏ ቤተሰቦች ጋር መቀላቀሏ፣ ባሏ ወንድም ጋር መቀላቀሏ፣ ባሏ አጎት ልጆች ጋር መቀላቀሏ የከፋ አደጋ ነው። ይሄ በጣም ሊከሰት የወንድም ሚስት ብሎ አብሮ ይከሰታል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ብለዋል وهذه الخلوة ይቺ ኸልዋ አዕዘሙ ኸጠረን አደጋዋ የከፋ ነው። ምን ገይሪሃ ከሌላ ከሌላ ማንም አጅነብይ ጋር ከምትቀላቀል ባሏ ዘመዶች ጋር መቀላቀሏ የከፋ ነው። ለአደጋ ሞር የቀረበች ናት። ይኸው ነቢዩ عليه الصلاة والسلام ይነግሩናል። قال النبي صلى الله عليه وسلم ነቢዩ እንዲህ إياكم አደራችሁ والدخول ድንገት መግባት على النساء በሴቶች ጋር መግባታችሁን አደራ። ሴት ብቻዋን ቤት ውስጥ ካለች ሰው የለም ካለች መመለስ ገብቶ መቀመጥ አይፈቀድም። ለምን አዳ خلوة خلوة ን خلوة ይፈጠራል። እኽትላጥ ሌላ አለ፣ ኸልዋ ሌላ አለ። አሁን ኸልዋው ደግሞ አደጋ ነው ከእኽትላጡ ይበልጥ በእክትላጥማ አንድ ላይ መቶም ሆኖ መቶ ሴት መቶ ወንድ በአንድ ላይ መቀላቀልም አይበቃም። በእክትላጥ ይከለከላል ይባላል። እንደገና ማግኘት ለቤተሰብ እቤት ውስጥ ሴት ብቻዋን ካለች መመለስ፣ ሰው የለም አዎ ማንም የለም እኔ ብቻ ነኝ ያለሁት ካለች መመለስ ሰላም አለይኩም እሳቸው ከሌሉ እሱ ከሌለ እያኩም አደራ ወድኮለ ይህንን መግባትን አደራ ተቆጠቡ ማለት ነው። እያኩም ምንድን አልኳችሁ? እያኩም عليكم እስኪ አለይኩም በልና ይሁን አረፍተ ነገር ንገረኝ። አለይኩም ቢልጀማዕ አለይኩም ቢስዋክ ትክክል እኮ አለይኩም ቢሱና እስቲ በእያኩም እስኪ ሌላ ነገር ስራ አንተ አደራ እንደዚህ አታድርግ በለኝ ጀማ አሊና ጀማ እያኩም አሁን ስትገኝ ነው ይበለሻል እንደፈለጋችሁ እንዴ እዚህ ነው ምን እያኩም እያኩም አንተ ፈዓሉን ቢድዓ ቢድዓን እንዳሰሩት አደራ እያኩም መሐመድ ጀማልና አብዱል ገፋር እያኩም እስኪ የሆነ ነገር እያኩም እያኩም ብልክትላፍ አደራ እንዳትቀላቀሉ እ እያኩም እያኩም ቢዚና እያኩም ወዚና አደራ የዝሙትን ነገር እንዳትቀርቡ ተጠንቀቁት እያኩም አደራ እንዳታደርጉት ማለት ነው። እያኩም ወድሁን መግባትን አደራችሁን አለሚታ በሴቶች ላይ ቀጥታ መግባታችሁን አደራ አትግቡ ሴቶች ብቻቸውን ካሉ ፈቃለ ረጅሉን አንድ ሰው እንዳላቸው ይሄ እየተፈተነ የነበረ ነው ማለት ነው። እየገባ የነበረ ረጅሉ ምን አንሳር ያ ረሱላህ የአላህ መላክተኛ ሆይ አላቸው። አፈራአይተ አክቢርኒ ማለት ነው። እስኪ ንገሩ አልሐምወ አማች ይገባስ አላቸው። አልሐምወ ሐምው ማለት የባል ወንድም ነው ይላል። ሐምው ቢገባል የባል ወንድም ወንድሙ ሚስት ጋር ቢገባል ቃለ አልሐሙል መውት አማሽማ ሞት ነው አሉ ነብዩ አለይሂ ሰላም እሱማ ሞት ነው ለምን የባል ወንድም ነው ይገባል ማንም ከልካይ የለም በዝሙት የሚጠረጠርም የለም እንደነሱ ደግሞ አደጋ ላይ የሚወድቅ ሌላ አጅነቢ ከሆነ ሁለት ሶስት ቀን ከመጣ ለምን ተመላለስ ይባላል አይደል ተቆጠብ ካሁን በኋላ ትለዋለህ ወንድም ከሆነ ምን ይደረጋል አልገባችሁም አፈራአይተ አፈራአይተ ማለት ቢማዕና አክቢርኒ እስኪ ንገሩኝ አላቸው። አልሐሙወ ሐምድ ይሁን እሳ ሐሙ ማለት ምንድን ነው? የባል ወንድም ሊሆን ይችላል። የባል ቀሪብ የአጎቱም ልጅ ሊሆን ይችላል። ቀሪቡ ዘመድ ቃለ ነቢዩ ዓለይሂ ሰላቱ ወሰላም አሉ አልሐሙ አማችማ አልመውቱ ሞት ነው አሉ። እሱማ ሞት እሱማ ሞት ነው አሉ። ረዋሁ አሕመዱ ወልቡኻሪ ወትርሚዚ እነዚህ ሁሉ ዘግበውታል። ወሰሐሐሁ صحيح ነው ብሏል ትርሚዚ ረዋሁ አህመድ አህመድን ዘግቦታል። والبخاري ሼኹል ቡኻሪም ዘግበውታል። والترمذي ትርሚዝዩም ዘግበውታል። وصححه ማን ነው صححه ትርሚዚ ላይ ነው የምትመልሰው። ቅርብ ሆኖ ስም ላይ ነው የሚመለሰው። ለምን singular ስለሆነ ሶስቱም ቢሆን ኖሮ صححوه ነበር የሚሆነው። صحيح ነው ብለውታል። واو ይኖር ነበር። አሁን ሲንጉላር ነው። ሲንጉላር ከሆነ ደግሞ አብዶሚሩ ይርጃ ኢላ አቅረብ ስሚል መዝኩር ቅርብ ወደ ሆነው ስም ነው የሚመለሰው። ወሰሐሁ አይ ትርሚዚ ይመለሰ ትርሚዚ ሐዲሱን ስለሚመለሳል ወቃል እንዲህ ብለዋል ሲፈትሩ ወመዕነ ልሐሙ ሐሙ ሐሙ ማለት ወቃል ቃለ ትርሚዚ ትርሚዚ ምን ብለው ፈስረውታል? መዕነ ልሐሙ ሐሙ ማለት ይቃሉ ይባላል ሆ አኹ ዘውጅ የባል ወንድም ነው ይባላል ሐሙ ሰውየው ምን ብሎ ጠየቃቸው? አልሐሙ ሐሙ ቢሆን እሳ አላቸው። ሐሙ ቢሆን ችግር አለበት እንዴ? የባል ወንድም ቢሆን አይ አኹ ዘውጅ አፈራአይተ ዘውጅ እንደማለት ቢማሉ እንድምል ይሁን ያ ረሱላህ አላቸው ቃለ አኹ ዘውጅ አልመውት ቢማሉ እንድምና ሞት ነው ለመከልከልም በጣም እንትን ያስፈራልና ቤተሰብ ስለሆነ ቤተሰብ ነው እንደነሱ የሚመስም የለም ለጥፋት የባል ወንድም የግድ እኮ ነው መተወሰል የለብህም በወንድምህም ራሱ መቀናት አለብን ሰው አትግባ በለው ወላሂ እንደዚህ አይነት ነገር ላይ ትድብር ጥሩ አይደለም ስለዚህ ሸሪዓ ስምምነት የለም። ሸሪዓ ከሆነ ሸሪዓ ነው። ማንኛውም አጅነብ አይገባም። እንደውም አልመውት ሆ እኔን ትጠራጠረኛለህ እንደ ወንድም ልል ይችላል አይደል? ቀስ ብለህ አስረዳው። በሲስተም ተጠቅመን ማስረዳት ሸሪዓ ነው። ምንም ማድረግ አይቻልም። ነብዩ አለይሂ ሰላቱ ወሰለም ሞት ነው ብለዋል። አደጋ ነው በጣም ለአንተም አደጋ ነው፣ ለእሷም አደጋ ነው፣ ለኔም አደጋ ነው። አይ መንገድ እንደምንም ብሎ ማስረዳት እሱ የወንድሜ ልጅ ነው፣ እሱ ወንድሜ ነው፣ ችግር የለም አብረው ይንቀሳቀሱ አይባልም። አንድ ሰው ከሌላ አጅነቢ ጋር ሌላ ቦታ ከሚልካት ይልቅ ከማን ጋር ይልካታል? ከወንድሙ ጋር ልትሄድ ትችላለች። መንገድም ተደሆል ነው ሞት ያሉት አደጋው የከፋ ስለሆነ እሱማ ሞት ነው ማለት ነው። በጣም ውድቀት ስለሚመጣበት قال الحافظ ابن حجر ሐፊዝ እብኑ ሐጀር ይላሉ። ሐፊዝ እብኑ ሐጀር ይላሉ ምን ይላሉ? قال الحافظ ابن حجر ፈትሕ ልባሪ ፈትሕ ልባሪ የሚባለው ኪታባቸው ላይ ይላል ሐፊዝ እብኑ ሐጀር ማን ያልኳችሁ ሐፊዝ እብነ ሐጀር እብነ ሐጀር አስቀላን አስቀላን የት ናት? ፍልስጤም ውስጥ ናት። ምን ኪታብ አላቸው? ሌላ ብሉጉል መራም፣ ፈትሑል ባሪ። ፈትሑል ባሪ ምንድን ነው? ማንን የሚሸርም ያልኳችሁ የቡኻሪ ሸርህ ነው፣ ማብራሪያ ማለት ነው። ዘጠነኛው ጥራት ሁለት መቶ ሰላሳ አንደኛው ገልጽ ላይ في المجلد التاسع إحدى وثلاثين وثلاثمائة قال النووي نووي من ይላሉ اتفق أهل العلم أهل العلم ሊቃውንቶች ተስማምተዋል ነውይ የሚባሉት ደግሞ አቡ ያህያ ዘከርያ አልአንሳሪ ደርዓ የምትባል ከተማ ውስጥ ነው የተወለደው። የአሁኒቷ ደርዓ ሶሪያ ውስጥ ያለች ከተማ ነው። የሶሪያ ከተማ ደርዓ የምትባል በአሁኑ ሰዓት በጣም እልቂት የሚበዛባት ደርዓ እነ ሐማ ሂምስ የሚባሉት ነው። በጣም ስምንት የሚበዙበት ቦታ ደርዓ የምትባል ከተማ ውስጥ ሶሪያ ካለ ነውይ ነውይ ይላሉ። ባለ ሪያዱ ሷሊሒን ናቸው እንደዚህ ሙስሊም ሪያዱ ሷሊሒን አላቸው። መጅሙዕ የሚባል ኪታብ አላቸው። ፍቅህ ውስጥ ደግሞ ፍቅህ ሻፍዕይን በጣም የሚገርሙ ያመጠቁት ሰው ናቸው ነውይ اتفق أهل العلم أهل العلم ሊቃውንቶች ተስማምተዋል ቢሉጋ በቋንቋ ደረጃ ተስማምተዋል አሉ ቃለ ነወይ ነወይ ምን ይላሉ? ነወይ ምን ብለዋል? ነወይ አሉ ያሉት ማን ናቸው? እብኑ ሐጀር ናቸው ኪታባቸው ላይ ያሰፈሩት። ነወይ ቀደም ይላሉ። የነወይን ንግግር ነው እብኑ ሐጀር ፈትሑል ባሪ የሚባለው ኪታባቸው ላይ ያሰፈሩ። اتفق اهل العلم اهل العلم ተስማምተዋል باللغة በቋንቋ በዲክሽነሪ ፍች ላይ ተስማምተዋል። ምን በሚለው على ان الاحماء احماء ማለት አህማእ ማለት አማች ያለው ቃል አቃሪቡ ዘውጅ መርአ የአንድ ሴት ልጅ ባሏ ዘመዶች ናቸው ብለዋል። አህማ የሐሉው ፕሉራል አህማ ይባላል። plural أحماء أحماء ማለት አማቾች ማለት ነው። አማቾች ከተባለ እነማን ነው? أقارب زوج المرأة የአንድ ሴት ልጅ የባሏ ቤተሰቦች ማለት ነው። ከአቤህ አባቱን ይመስል وعمه አጎቱን ይመስል وأخيه ወንድሙን ይመስል ወብኒ አኺህ የወንድሙን ልጅ ይመስል ወብኒ አሚህ ያጎቱን ልጅ ይመስል ወነህዊህም ያክስቱን ልጅ ይመስል እነሱን ይመሳሰል አህማቅ ማለት አማቾች ማለት ነው። የእነማን ዘር ማለት ነው? ሌላ አፍሃር አለ። አፍሃር አፍሃር ማለት ምንድን ነው? አማች ማለት ነው። ይሄ ሁለቱንም ይጠቀልላል። ለባል የሚስቱ ቤተሰቦች ሲህር ይባላል። አስሃር እንለዋለን ሲሆን صهر ይባላል። አማቼ እኮ ነው የሚስቴ አባት ነው፣ የሚስቴ ወንድም ነው፣ የሚስቴ እህት ናት፣ የሚስቴ አክስት ናት። ይሄ صهر ለሁለቱም ይሆናል። حمو ከተባለ ግን የባል ዘመዶች ናቸው፣ ለሚስት አይሆንም። ተጋባና አይደል? አህሉ ሉጋዎች ሐሙ ማለት የባል ቤተሰቦች ለሚስት ሲነጻጸሩ ያለው አማች እሷ አማች ውስጥ ስትል أحمائي ነው የምትለው። አማች ውስጥ አማች ስትል حموي ነው የምትለው እሷ እሱ ሲናገር ደግሞ ሲህሪ ወይንም አስሃሪ ብሎ ይናገራል። እሷም ግን አስሃሪ ማለት ትችላለች። ሲህሪ ያለው ለሁለት ለሁለቱም ይሆናል። ሚስትም ከባል በኩል ያለው ባልም ከሚስት በኩል ያለው በሲህርና በአስሃር መግለጽ ይችላል። ሐሙ ያለው ግን አህሉ ሉጋዎች ምን ብለው ነው የፈጠሩት? ከማን በኩል ላሉ ዘመዶች ብቻ ነው የሚያገለግለው። ሚስትን አቋንቋውን የምትጠቀሙ ማለት ነው። ሙሐመዱን ሐሙይ ለአነሁ አኹ ዘውጂ መሐመድ እኮ የኔ ምኔ ነው አማቼ ነው። ለአነሁ አኹ ዘውጂ የባሌ ወንድም ነው እናትናለች። ሐሙይ ማለት ትችላለች። እሱ ግን ባል ግን ሙሐመዱን ሐሙይ ለምን ለአነሁ አኹ ዘውጀቲ የልጅ ወንድም ነውና ሐሙይ ማለት ይችላል። ቃሉን አይጠቀሙትም፣ አረብያውን አይጠቀሙትም። የባል ምኖች ናቸው ሐሙ የሚባሉት ሐማ የሚባሉት አልገባችሁ? አለ አነ አህማአ አህማእ ማለት አቃሪቡ ዘውጅ ልመርአ የሴት ልጅ ቤት የሴት ልጅ ባል የአንድ ሴት የባሏ ቤተሰቦች ከአቤ አባትን ይመስል ወአሜ አጎቱን ይመስል ወአኺ ወንድሙን ይመስል ወብኒ አሚ እንዲሁም የወንድሙን ልጅ ይመስል ወብኒ አሚ የአጎቱን ልጅ ይመስል ወነህወይም የመሳሰሉ ከነዚህ ውስጥ አደገኛው የቱ አጎት ልጅ ነው። አዎ እሱ አደጋ ነው። የአጎትም ልጅ እንደዚህ የወንድም ልጅ እንደዚህ ይርቃል። አባቷማ አባቱ የባሏ አባት አባቷ ነው አባቷ ነው። ትስመዋለች፣ ታሻሸዋለች፣ ምን ታደርገዋለች። የባል አባት ምንድን ነው? ለሚስት ምንም አይደለም። ይህ ሀገር ነው ምንም ያለው وقال ايضا ወነሑህም ምን ማለት ነው? ወነሑህም የመሳሰሉት ለምሳሌ ምንን ይመስል የባል የምን የባል ያክስት ልጅ ነው ችግር የለም ምሳሌ ነው። ወነሑህም እነዚህን የመሳሰሉት ወቃለ አይባን በሌላም እንዲህ ይላሉ። አልሙራዱ ቢ የተፈለገው ዋናው አልሐምሩ አልመውቱ ማለታቸው ነብዩ አለይሂ ሰላቱ ወሰለም አልሙራዱ ቢሂ ፊል ሐዲስ ሐዲስ ውስጥ የተፈለገው አቃሪቡ ሰዎች የባል ቤተሰቦች ማለት ነው። غير آباء ከአባቶች ውጭ ያሉት وأبناء ከልጆች የባል ቤተሰቦች ነው የተፈለገው። አዎ ባል ከሌላ ወልዶ ቢመጣ የባል አባት የባል ከሌላ የወለዳቸው ልጆች ለሚስቱ ምንድን ናቸው? እነሱ አይከለከሉም። الحمو الموت ማለት አባትን አያጠቃልልም። ግን እንደ لغة እንደ dictionary ቃል ምንድን ነው ሀመው ማለት የባል ቤተሰቦች ማለት ነው። አባትን የሚጠቀልላል ከሌላ ወልዶ ያመጣቸውም ልጆች ሀሙ ይባላሉ ለሚያገባት ሚስት። ግን እንደ ሸሪዓ ስንወስድ ደግሞ አባቷ ሀመው ነውና አልመውት ይባላል። አልገባችም ማለት አልገባም። ሀመው ማለት ምን ማለት ነው? የባል ቤተሰቦች በቃ የባል ቤተሰቦች ማንን ይጨምራል? አባቱ ወንድሞቹ፣ የአክስቱ ልጆች፣ የአጎቱ ልጆች፣ የወንድሙ ልጆች፣ የአጎቱ ልጆች አለ። ሌላ ማን ይጨምራል? ከሌላ ወልዷቸው የመጣውት ልጆች ከሌላ ወልዶም ሊመጣል። ለምን የባል ቤተሰብ ነው ያ። ስለዚህ ምን ይሆናል? ሐሙ ሞት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሐሙ ሁሉ ሞት ነው እንዴ? አልገባችሁም? እሺ ወቃለ አይበን አልሙራዱ እዚህ ቦታ ላይ የተፈለገው አልሐሙ አልመውት ማለት አማች ማለት እኮ ሞት ነው ማለታቸው ሲል ሐዲስ ሐዲስ ውስጥ የተፈለገው አቃሪቡ ዘውጂ የባል ቤተሰቦች ናቸው። ገይረ ውጭ ያሉ አባኢ ከአባቶች ውጭ ያሉ ወአብናኢ ከልጆቹ ውጭ ያሉ ከአባቶቹ ውጭ አባት ፕሉራል አይደለም። አባቱ አያቱ ቢመጡ ችግር የለም። ለእነሱ ክልከላ አይሆንም። ወአብናኢ ከሌሎቹ ወንዶች የመጡ ልጆች የባል ቤተሰቦች ነበሩ። ሊአነሁም ምክንያቱም መሐሪሙ ሊዘውጀቲ የሚስት ቤተሰቦች ናቸው። የግዙ ለሁም ልኸልወቱ ቢሃ እሷን ይዘው ለብቻ መሄድ ይችላል። ከሌላ የወለደው ወንድ ልጅ የአባቱን ሚስት ይዞ መሄድ መንገድ ይችላል። ለምን እንጀራ እናት ነው አይደል የሚባለው በአሁኑ ሰዓት እንደዛ ማለት ነው። እንጀራ እናቱ ጋር ሄደ እናቱ ናት። ለምን አባቱ ቢፈታ አያገባትም፣ አያገባትም አግብቶ ከፈታት አያገባትም። አባቱ አግብቶ ግንኙነት ባያደርግ እንኳ አባቱ ካገባት አያገባም። ገይረ አባኤ ወአብናይ ከአባቱ ከልጆቹ ውጭ ያሉት የባል ቤተሰቦች ሀቡ ይባላል። ሊአነሁም ምክንያቱ መሐሪሙን ልዘውጅ ለምን እነሱ ውጭ ተባለ? ከባል አባት ከባል ቤተሰብ ውጭ ለምን ልጆች ውጭ ለምን ተባለ ከተባለ የጁዙ ለሁም አልኸልዋ እነሆ መሐሪሙን ሊዘውጃ የሚስት ቤተሰቦች ናቸው ማለት የጁዙ ለሁም ይበቃላቸዋል። አልኸልወቱ ቢሃ እሷን ይዘው ማግለል ይችላሉ። ወላ ዩሶፉነ እነሱ አይገለጹም ቢል መውት ሞት አይባልም። ኦ እነሱማ ሞት ናቸው አይባልም። የባል አባት ሞት ነው አይባልም። የባል ልጅ ከሌላ የተወለደው ከእናቱ ጋር እንድንሆን ሞት አይባልም። ቃል ወጀረትል አደቱ አደቱ በጣም እየተጓዘ ነው ያለው። ወጀረት እየተከሰተ እየተጓዘ ነው ያለው። አልአደቱ ተለምዶ ካልቸር ማለት ነው። አደት ማለት ካልቸሩ እየተጓዘ እየሄደ ነው ያለው ብተሳው ገር ገር በገር አድርጎ እየሄደ ነው ያለው የኛ ካልቸር እንደታሪ ነው ገር በገር አድርጎታል ነገሩን ሁሉ ፈየኹሉ አኹ አንድ ወንድም ያገላል ቢምራአቲ አኺ የወንድሙ ሚስት ይዞ ለዚህ ነው በቃ ካልቸራችን ፈቀድ ተሰሀለ العاده ጀረት العاده ጀረት ማለት ምንድን ነው ተጉዛለች እየተተገበረ ነው ማለት ነው አልዓደቱ በተለምዶ በካልቸራችን በባህላችን እየተሰራ ነው ምን ቢተሳሁል ገር በገር አድርጎ እየተንቀሳቀሰ ነው ኡማው አሉ ምንን ይመስል ለምሳሌ ይኸው ፈየቁሉ አኹ ወንድም ይዞ ለብቻው ይቆማል። بامرأة أخيه የወንድሙ ሚስት ይዞ ለብቻው ይቆማል። فشبهه ነብዩ ግን መስለውታል። بالموت በሞት መስለውታል። وهو أولى بالمنع ወንድም ከወንድሙ ሚስት ጋር ሐልዋ ማድረጉ ይበልጥ መከልከል አለበት። ከሌላ أجنبي ይበልጥ ከሌላ ከ أجنبي ከተማሪ ውጭ ላይ ከምታገኙ ከማንም ግለሰብ የበለጠ ወንድም ነው መከልከል ያለበት። አደገኛ ነው። ነገሩን ሁሉ እሷም ጋር የመግባባት ምን አለው ሳይንስ ሰፊ ነው በጣም በጣም ይግባባል በቀላል ባልም አይከላከልም ሞት ያሉትን ነብዩ ለዚህ በጣም ሞት ሰላም هذا حقيقة አይደል እንዴ የባል ወንድሞች በጣም ባህልም እኮ አለ ከሀገር ሀገር እኛው ራሱ እዚሁ ኢትዮጵያ ውስጥ ራሱ ከክልል ክልል ይለያያል የባል ወንድም ለሚት እንደ ባል ሆኖ የሚያገለግላል እንደ ሁለተኛ ባል አንድ እንደዚህ አይነት ካልቸር ተደዋደሽ ወላ አለ አላ አንዳንድ ቦታ ላይ አለ ሁሉ ሀገር ሁሉ ኢትዮጵያ ውስጥ ሁሉ ቦታ አይደለም ወንድም ታናሽ ወንድም ለታላቅ ወንድሙ ሚስት እንደ ሁለተኛ ባል ሀታ ራሱ ለባሏ ብላ ሳይሆን ለሁለተኛ ለታናሽ ወንድሙ ብላ የምትኖርም አለ እንደዚህ አለ እንደዚህ የሚኖሩበት ሀገር አለ ወጀረት العادة بالتفاهم ይላል አልሐምዱሊላህ ሸሪዓ ውስጥ አለ ላይ ወጀረት አደቱ ቢተፋሁም አዳው ካልቸሩ እየተጓዘ ነው ያለው ቢተፋሁም ገር በገር አድርጎ ተኩል አፍ ወንድም ይዞ ያገላል ቢምራአቲ አኺ ወንድሙን ተሸባሃሁ ነብዩ መስለውታል ቢልመውቲ በሞት ይህ ወንድም أولى بالمنع በመከልከል በጣም ይበልጥ ነው ይላሉ። انتهى የነውይ ንግግር ይጠናቀቃል። ኢብኑ ሐጀር አልአስቀላኒ ፈትሁል ባሪ ላይ የተናገሩት ነው ከነውይ በመውሰድ وقال الشوكاني ሸውካኒ ምን ይላሉ? ነይሉል አውጧር ነይሉል አውጧር ላይ في المجلد السادس في المجلد السادس ስድስተኛው مجلد ራስ اثنا وعشرين ومئة መቶ ሀያ ሁለተኛው ገጽ ላይ ቀውል ቀውሉ የሚለው ቃል አሉ ሐዲሱን ሊያብራሩ ነው የሚለው ሸውካኒ አልሐሙ አልመው ሐሙ ሞት ነው ማለታቸው ነብዩ አይል ኸውፉ ሚንሁ ከሱ የሚመጣ አስፈሪነት አክሰሩ ይበልጥ አመዛኝ ነው ምን ገይሪ ከሌሎች የበለጠ ጎድ አልኸውፉ ፍርሃት ምንሁ ከወንድም የወንድም በሚስት ላይ የሚያመጣው ጥቃት አክሰሩ ይበልጥ ያስፈራል ምን ገይሪ ከሌሎች ይበልጥ ያስፈራል ለምን ብዙ ጊዜ ይገባል ይወጣል አልሐሙ አልመውት የተባለው ልጅ የሚስት የባል ወንድም የባል ወንድም የባል ወንድም ሞት ነው ያሉት ነብዩ አይል ኸውፍ ምንሁ ከሱ የሚመጣ ፍርሃት ጥርጣሬ አክሰሩ ያመዝናል ምን ገይሪህ ከሌሎች ከማ አነል ኸውፈ ልክ ፍርሃት ሚነል መውት ከሞት አክሰሩ ሚነል ኸውፍ ምን ገይሪህ ከሌላው ይበልጥ እንደሚያስፈራ እሱማ ሞት ነው አለ እሱማ መደብደብ ነው አለ ሞት ከምን የበለጠ አስፈራ ከመደብደብ የበለጠ አስፈራ እሱማ ሞት ነው። ከማ አነው ከማ አነል ኸውፈ ልፍትፍርሃት ሚነል መውት ከሞት ይልቅ አክሰሩ ይበልጥ ሚነል ኸውፊ ከፍርሃት አመዛኝ እንደሆነ ሁሉ ምን ገይሪ ሌላን ነገር ከመፍራት መታሰር፣ መደብደብ ከዚህ የበለጠ አስፈሪው ዋናው ሞት ነው። እንደ ሞት ያስፈራል ይሄ ማለት ከስድብም የበለጠ ከምንም የበለጠ ዋናው ምንድን ነው? ሞት ነው አይደል? ያስፈራል። እንደ ሞት ያስፈራል። ሁለቱም እኮ ጥቃት አብዛች ናቸው። ወንድምም ጥቃት ያደርሳል፣ ከወንድምም ውስጥ ጥቃት ያደርሳል። ይሄንኛው ግን ሞት ነው። አደጋው የከፋ ነው። ቅርብ ለውላ አደጋው በጣም አስፈሪ ነው እያሉ ነብዩ አለይሂ ሰላቱ ወሰላም አልገባችሁም? ፈተቂላህ አላህን ፍሪ። አየቱሃል ሙስሊማ አንቺ ሙስሊም እህት ሆይ አላህን ፍሪ። ወላ ተተሳሃሊ ቀላል አታድርጊ። ሲሀዘል አምር ይህን ጉዳይ እንደ ቀላል አትመልከች። ወይም ተተሃለ ቢሂ ሰዎች በቀላል ቢያዩት እንኳ አንቺ በቀላል እንዳታይ ተጠንቀቂ። ኸልዋል ላይ ተቆጠቂ ኸልዋ ላይ ጠይቅ ክታክላጠል لأن العبرة የሚታየው ቢሁክም ሸሪዓ እንጂ ላ ቢዓደትና የሰዎች ተለምዶ አይደለም ሀታ መሻይኽም አይደለም መሻይኾችን ጽፈው ከመጡ ፈትዋ ላይ ለምን ብለን ጠይቃል። ይህ ችግር ከዚህ ስራ ላይ አይቻልም። እንደዚህ አይነት ነገሮች በጣም ብዛት ሰው የሚፈልግ ይህን ነው። እከሌ ምን ብሏል? እከሌ ምን ብሏል? ኸልዋ ይበቃል አለ። አዎ፣ አይ ችግር የለም ተብሏል። በቃ ሮጦ ያችን ለመልቀም ነው የሚለው። ሮጦ እንደዛ አይደለም። ምን ማለት አለብን? የጀነት ጉዳይ ነው፣ የሸሪዓ ጉዳይ ነው። በቃ ጠንከር ነው ማለት ያለብን። እንደዚህ አይነት አደጋ ነገር ላይ ጠንካራ ነው መሆን ያለብን። ማከረር ማለት እኮ አይደለም። ሰዎችን አክራሪነት አክራሪነት አክራሪነት በራስ ላይ ማክረር ነው አይደለም። መጀመሪያ የታዘዝነውን ነገር እኮ በቦታው አልሰራም። ማክረር ማለት እኮ ጉሉው ማለት ከሰራኸው ከታዘዝከው በላይ መስራት ማለት ነው። መጀመሪያ የታዘዝነውን አልሰራን፣ የተከለከልነውን አልተከለከልንም። አንተ ጉልው የሚባለው ሐላል የሆነልህን ነገር ብትቆጠብ እሺ በቃ ሐላል እየሆነለት እንዴት መጀመሪያ የሰራና አክራሪ መጀመሪያ እንባል አጥማቂዎችም አንባል አይደል እንዴ ገና ምንም አልደረስም ግን በጣም ትንሹ የአንተ አክራሪነት ውስጥ ጎልቶ የሚታየው የአንተ አክራሪነት አይደለም የአንተ ማጥበቅ አይደለም የእነሱ ውድቀት ጋር እየመሰለ እነሱ ምን ያክል እንዲሾቁ ነው እንጂ የአንተ ጥንካሬ የኔ ጥንካሬ የኛ ጥንካሬ አይደለም እነሱ ምን ያክል እንዲሾቁ አክራሪነት ደረጃ ላይ ገና ምን ምንም ያልደረሰ ምንም ስንት ሙሐረማት እያጨማለ ስንት ቢድዓዎች ተዘግ አካሄዳችን ራሱ መንሃጃችን የተበለሻሸ ስንት ነገር አለ። እዛ ውስጥ ሆነን የተወሰነ ሰው ትንሽ ነገር ሲሰራ ካየነው ይህ አክራሪ እንላለን። አላከረረም፣ የእኛ ውድቀት ነው። በጣም ስለወደቅ እሱ ጋር ስናነጻጽረው የለንም። ለዚህ እኮ ነው አምስት ወቅት ሶላት የሚሰግድን ሰው ሶስት ወቅት ሶላት የሚሰግድ ሰው አክራሪ ይለዋል። ስላከረረ ነው ገና ነስ አሁንም ለአነ العبرة ዕብራው የሚታየው ቢሁክም ሸርዒ የሸሪዓው ፍርድ እንጂ ላቢ አደትና የሰዎች ተለምዶና የሰዎች ፈትዋ አይደለም። ሸሪዓው ነው የሚታየው። ፈቅዷል አልፈቀደም፣ ሸሪዓው ከልክሏል። ከዛም በኋላ ከችግር አንጻር ከምን አንጻር ከምን ከምን ብለው ፈትዋ ይሰጥ ይችላል። ለሸሪዓው ነው የሚታየው እንደ ሸሪዓው ተሳሁሉ ገር በገር ማድረጋቸው ሳ ወይም ቢ ተሳሁሉ በእድንሳ ከፊል ሴቶች ነገሩን ማግራራታቸው ወአውሊያኡሁነ የእነሱም ወዳጆች የእነሱም ኃላፊዎች ማግራራታቸው ቢሩኩቢል መርአ ሴት ልጅ መዛለቧ ዋህዳ ብቻዋን መጓጓዟ ሲሰያራ በመኪናው ማአሳኢቅን ከሹፌር ጋር ገይር መሕረሚላሃ ዘመዷ ካልሆነ ሹፌር ጋር ይሸኟታል። ማአነ ዛሊክ ይህ ኸልወቱ ሙሐረማ እርሚ ሆነ ኸልዋ እርሚ ሆነ ኸልዋ ከተሳሃሉ በእድንሳ ከፊል ሴቶች ነገሩን በቀላል ያውጣል። ወአውላኡሁነ የእነሱም ወዳጆች ኃላፊዎቻቸው አባቷ ባባ ወንድም ቢሩኩ ቢልመርአ ሴት ልጅ እንድትጓጓዝ ይፈቅዱላታል። ወሕደሃ ብቻዋ ማዓት ሲተያራ መኪናው በመኪና እንድትጓዝ አድርጓታል። ትምህርት ቤት እንድትኛ ወጣቷ ጊዜ ይህ አረቦች ጋር የተሰበሩበት ማዓሳኢትን ከሹፌር ጋር ይሸኛታል። غير محرم ዘመዷ ካልሆነ ሹፌር ጋር ብቻዋን አትይዙ አድርስልኝ ይላል ትምህርት ቤት ይዟት ይሄዳል። ማአነ ዛሊክ ኸልወቱ ሙሐረማ እርም የሆነ ኸልዋ ይሰራል አለ ሼክ መሐመድ እብኑ ኢብራሂም አሉ ሼክ መሐመድ እብኑ ኢብራሂም አሉ ሼክ ምን ይላሉ? مفتي البلاد السعودية የሰዑድ ጠቅላይ ሙፍቲ የነበሩት ናቸው። ሼክ መሐመድ እብኑ ኢብራሂም የሚባሉት ከእብኑ ባዝ በፊት የነበሩት ታላቁ ሙፍቲ ናቸው። رحمه الله አላህ ይዘንላቸውና መጅሙ ፈታዊ ጠቅላይ የሆነ የፈትዋቸው ክምችት ስብስብ ማለት ነው። የፈትዋቸው ስብስብ አለ። መጅሙ አልፈታዊ የሚባል ኪታብ አለ። መጅሙ አልፈታዊ ኢብኑ ተይሚያ፣ መጅሙ አልፈታዊ ለፈውዛን መጅሙዕ አልፈታዊ ለፈውዛን አልፈውዛን፣ መጅሙዕ አልፈታዊ ፈታዊ አልፈትወ ዳኢማ አላቸው። መጅሙዕ አልፈታዊ ሁሉም አለ። ለኡሰይሚንም አላቸው፣ እብኑ ባዝም አላቸው። መጅሙዕ አልፈታዊ የእንትናም አለ። ሲልሲለቱ አልሁዳ ወንድ የሼክ አልባኒ في مجموع فتاوي مجموع الفتاوي የሚባል ኪታብ አላቸው ሼህ መሐመድ ብን ኢብራሂም እዛ ውስጥ ምን ይላሉ አስረኛው ጥራት 52ኛው ገጽ ላይ እንዲህ ይላሉ ወልአን በአሁን ሰዓት አለ ወልአን በአሁን ሰዓት ለም የብቃ ሸኩን ምንም ጥርጣሬ አልቀረም። ሲአነሩ ምንም ጥርጣሬ ለም የብቃ ሸክ ምንም ጥርጥር የለውም አሉ። በአሁን ሰዓት መልከት ከእብኑ ባዝ በፊት ናቸው። ሲአነ ሩኩበል መርአ አንድ ሴት ልጅ መጓጓዟ አላጅነብያ አጅነቢ የሆነ ሴት መውጣቷ መጋለቧ መጠቀሟ መዓ ሳሂብ ሰያራ ከባለ መኪና ጋር ሙንፈሪደተን ብቻዋን ከሹፌሩ ጋር መጓዟ ቢዱን መሕረምን ያለ ዘመድ ዩራፊቁሃ አብሯት የሚጓዝ ሰው ሳይኖር ሙንከሩን ዛሂር ግልጽ የሆነ ሐራም ነው። ግልጽ ይሆን በላዳም ቢሆን በባጃጅም ቢሆን ብቻዋን ከተጓዘች ለአደጋ ትጋለጣለች። በጣም አደጋ ይዞት መሄድ ይችላል። መከሰቱን አይደለም ነው ተከስቷል አይደለም ጥያቄ። ሸሪዓው ግን ክልክል አንድ ቀን መከሰቱ አይቀርም ነው شريعة تكتب بها لدي المخلصة والآن بأهم ساعة لم يرتجب من امترسل يمن في أمر ركوب المرأة عند الشيء اللي جمت قطعه على جنبية عجنبية هون يشيك مع صاحب السيارة كان بما قال ما كنا قد منفريدة كان بكتوان مقباطة بدون محرمي يعني الجنب يرافقها عبرات من الجواز الجنب سينوس منكر ظاهر جلس هنا يتفق لا نجر وفيه عدة مخاطف بزوب للشيك السكرة وفيه بزوب عدة مخاطف بزوب للشيك السكرة بزوب للشيك السكرة ላይስተሃኑ ቢሃ ቀለል ተደርጎ መያዝ የለበትም። ላይስተሃኑ ቢሃ እንደ ቀላል መያዝ የለበትም። ሰዋዕን እኩል ነው። ካነት መርአ ሴት ብትሆን ከሲራተን አው በሪዛ ከሲራም ትሁን በሪዛም ትሁን ከሲራ ዝቅ ያለች አው በሪዛ ግልጽ የሆነች ለሰው ውበት ያላት ታዋቂ ሴት ምንም ብትሆን ከሲራም ትሁን አያገባም። አይ አታስጠላም፣ ታምራለች፣ አታምርም። እነዚህ አይነት ሚዛን ውስጥ ለኩሌ ሳትቆጥን ምን አለ ለኩሌ ሳትቆጥን ናቂባ ወደ ምድር የመጣ ሁሉ አንሻል እሷ ቤት ሲፈልግ ታገኝ ትችላለች። እንደዛ ይባላል አይባልም። እሺ የምታምር አጅነብይ ሴት ማየት ይቻላል እንዴ? የምታስጠላል ማየት ይቻላል? አይቻልም። የሚያስጠላ የሚያምር ምን ብሎ የለም ሸሪዓ ማየት አይቻልም። ሰዋኡ ካነት መርአቱ ከፊራ ብትሆንም አው በሪዛ ብትሆን ከፊራ ውበት የሌላት አው በሪዛ ውበት ያላት ግልጽ የሆነች ብትሆን ከልክል ወረጅሉ ለዚ ያ ሰው የርዳ ቢሃዛ ይህን የሚወድ ሰው ሊመሐሪሜ ለዘመዶች እንደዚህ አይነትን የሚወድ ሰው ሚስቱን እህቱን የሚለቅ ወረጁሉ ለዚ ያ ወንድ የርባ ቢሃዛ ይህን በፍላጎት የሚፈጽም ሰው ሊመሐሪሜ ለዘመዶቹ እህቱን የሚሆን ወንድሙን የሚፈቅድ ለእህቱን የሚሆን ሚስቱን የሚፈቅድላት ضعيف الدين ዲን ደካማ የሆነ ሰው ቅናት የለም ናቂሱ ሩጁላ ጎደሎ እንደ ወንድ ናቂሱ ሩጁላ ጎደሎ እንደ ወንድ ሚስቱን ለሌላ ሰው አጅነብይ ጋር ሂጅ የሚል እህቱን ሂጅ የሚል በሚስት ብቻ አይደለም የሚቀናው በማን ይቀናው በእህቱ ሀታ በእጅ በእህቱ ባልተወለደች እህት ራሱ በተማሪ እህት መቅናት አለበት ለምን አጅነብይ ጋር ለምን ጤዙን ነው ضعيف الدين ዲኑ ደካማ የሆነ ሰው ነው ይሄን የሚፈቅድ ናቂሱ ሩጁላ ወንዳ ወንድነቱ ጎደሎ የሆነ ቀሊለል ገይራ ቀሊለል ገይራ ምንም ቅናት የሌለበት አላ መሐሪሙ ለዘመዶቹ ቅናት የለም። ወቀድ ቃለ ሰለላሁ ዐለይሂ ወሰለም ነብዩ ደግሞ ብለዋል ማኸላ ረጁሉን አንድ ወንድ አያገለም ቢምርአ አንድ ሴት ይዞ ኢላ ካለ ሸይጣኑ ሰይጣን ቢሆን እንጂ ሳሊሰሁማ ሶስተኛቸው ቢሆን አያት አየሹ ይባባል ይላቸዋል። እንደዚህ አይነት ነገር ያሰማቸዋል። ወደ ሐራም እንዲወጡ ያደርጋል። ወሩኩቡሃ ማአሁ ከሱ ጋር መጠቀሟ ወሩኩቡሃ ማአሁ ከሱ ጋር መጠቀሟ ፊሰያራ በመኪና ውስጥ መጠቀሟ አብለኡ ይበል ሚነል ኸልዋ ቢሃ ፊ ቤይቲሃ ከቤት የበለጠ አደጋ እንዴት እንዳመጥፋት ወሩኩቡሃ አንድ ሴት ልጅ ረክብ ማለት ምን ማለት ነው? መጓጓዟ መሳፈር ማለት ነው። ወሩኩቡሃ መሳፈሯ ማአው ከዛ አጅነቢይ ጋር መሳፈሯ ሲሰያራ እመኪና ውስጥ መሳፈሯ አለሁ በጣም ከፍተኛ ነው። ሚነል ኸልወቲ ቢሃ እሷን ከማግለ ይዞ ከማግለል ብቸኛ ከመሆን ሲበይትን እቤት ውስጥና ይሄ እልል አኽላቅ እክላስ ውስጥ ብቻ ከመሆኑ የበለጠ ነው። የበለጠ አደጋ ነው በመኪና ህይወት የት ሊሄድ ይችላል? ጥርግ ይላል። በቃ ምንም ማድረግ አትችልም ሲል በቃ አለ ራስሽ ነው ተቀመጥ ራስሽ ነው ሌላ ይችላል ሊያሰራት ይችላል ይዟት ሊሄድ ይችላል ወደ ሆነ አቅጣጫ አደጋ ነው በጣም ለዚህ ነው ዑለማው ለአንሁ የተመከኑ ምክንያቱም ይመቻችለታልና ይሄ ምን ዘሃብ ለመሄድ ይችላል ቢሃ ይችን ከልጅ ይዞ መሄድ ይችላል አይቶ የሻ ፈለገበት ቦታ ምን ለበለቅ ሀገርም ይሁን ፈለገበት ሀገር ፈለገበት ቦታ ይዟት ሊሄድ ይችላል ከከተማ ይዟት ሊወጣ ይችላል ራስሽ ላይ አንቺ ሌላ ትችላል አይደል? ፋሎት ምን ነገር ስንት ነገር አለ። ስንት አደጋ አለበት። አይጥየካ ፈለገበት ቦታ ምን በለድ ከሀገር አው ካሪጀል በለድ ከሀገር ውስጥ ከሰፈር ከመንደር ከከተማ ውጭ ይዟል ሊሄድ ይችላል። ኦአን እሽም እሽም ትበል ምንሃ ከሷም በፍቃዷ የሚሆን አው ከርሃን አስገድዶ የሚሆን ጎመሄድ ይችላል። ስለዛ አደጋ ነው። ለአንሁ የተመጠነ ምን ይዟት መጓዝ ይችላል። ድሃ ይችላል አጅነቢ ሀይቱ የፈለገበት ቦታ ምን ልበለት ከሀገርም ይሁን አው በለት ወይ ከከተማም ውስጥ እዛው ከተማም ውስጥ ይሁን ከከተማም ውስጥ ይሁን ይዟት ሊሄድ ይችላል። አደጋ ነው። አን ይልሃ በፈቃዷም ይሁን አው ከርሃን አስገድዶም ይሁን ይዟት ሊሄድ ይችላል። ስለዚህ አደጋ ነው። ቤት ውስጥ የሚደረግ ሁሴንም ተጠይቆ ነበር። እኔ ሆስፒታል ውስጥ ነው አሳማሚ ሙመሪባ እንትን ነኝ አለች። ነርስ ነኝ ምን ላድርግ ምንም ማድረግ አልችልም። አጅነቢ ጋር ሰላት አደርጋለሁ። በሩን ከፈቷል። አንድ በሽተኛው ጋር ራሱ መሰለካት በሩን ክፍት አድርግ። ቢያንስ ቢያንስ እንደው ሌላ ነገር ከጠፋ በሩ ክፍት መሆን ለሌሎች ምግብ ለጠይቃቸዋል ጉዳይ ويترتب على ذلك በዚህ ላይ ሊከሰት ይችላል ምን መፋሲድ ብዙ ጥፋት ሊፈጸም ይችላል አዕዘሙ የበለጠ ሚማ የተረተቡ ከሚከሰተው አደጋ የበለጠ አለል ኸልወቲል ሙጀረዳ ዝም ብሎ እሷን ይዞ ከሆነ ሰላት ውስጥ ከማግለል የበለጠ መኪና ውስጥ ያለው ማግለል አደገኛ የከፋ ብቻዋን በባጃጅ ከከተማ መጣለሁ ካለች አደጋ ነው። ይሄ በምንም አይነት መልኩ ዑዝር የሚሰጠው አይደለም። ላኢላሀ ኩልፉ ስንት ነገር ሊያደርግ ይችላል። ያንን እኮ ነው ማየት ያለብን። በባጃጅ ዝም ብላ የምትመጣ ከሆነ እኮ አደጋ ነው። ስለዚህ በማይበዛበት ሰዓት ስንት ነገር አለ፣ አደጋ ነው። ወየተረተቡ ይከተላል አላጋሊክ በዚህ ላይ ሊመጣ ይችላል ምን መፋሲድ ጥፋት አዕዘሙ የበለጠ ጥፋት ሊከተል ይችላል ሚማ የተረተቡ ከሚፈጠረው የበለጠ አለል ኸልዋ ከማግለል የበለጠ አልሙጀረዳ ማግለል ብቻ መንገድ ላይ ክላስ ውስጥ ቤት የሆነ ቦታ ላይ ከማግለል የበለጠ መኪና ውስጥ ያለው ለብቻ ከሹፌሩ ጋር መሆን ይበልጥ አደጋ ይበልጥ አደጋ ዳዋ ስላለ አትለበስም። አለዚ ያ ሰው ከዙኑቢህ ልኸልዋ ከልዋ የምት የምትወገድበት ሰው አብሮ መኖር አለበት። ሶስተኛ ሰው ማለት ነው። አንድ ሴት ከአንድ ወንድ ጋር ከተቀጣጠረች እንገናኝ፣ የሆነ ነገር ማድረግ እንፈልጋለን ከተባባሉ በመካከላቸው ሶስተኛ ሰው መኖር አለበት። ወላቡት የማይቀር ጉዳይ ነው። አየኩነ መኖር አለበት። አሸፍ አንድ ሰው መኖር አለበት። አለዚ ያ ሰው ያ ሶስተኛ ሰው ከዙኑቢህ ልኸልዋ በእሱ አማካኝነት ኸልዋ እንዲወገድ كبيرا كبيرا ትልቅ ሰው መኖር አለበት። ትልቅ ሰው فلا يكفي አይበቃም። ውድብ አንድ ህፃን ልጅ ይዞ መሄድ አይበቃም። ትንሽ ወንድሟን ህፃን ልጅ የሶስት ዓመት የአራት ዓመት ልጅ ይዛ ከሆነ أجنبي ጋር መቆም አትችልም። ለምን? የአራት ዓመት የአምስት ዓመት ምን ያውቃል? የሚያወሩትን ነገር አያውቅም አይደል? ይሄ ሰው ይሰማና ይናገርብኛል፣ ይህ ይሰማና ይታዘበኛል የሚባል ሰው መሆን አለበት። ከልዋ የሚወገድበት አልገባችሁም? ወላቡድ የማይቀር ጉዳይ ነው። አየኩነ ሸክ አንድ ሰው መኖር አለበት። አለዚ ያ ተዝሉ ቢሂል ኸልዋ በሱ አማካኝነት ገለልተኝነት የሚወገድበት ብቸኝነት የሚጠፋበት ከቢራን ትልቅ ሰው መሆን አለበት። ፈላይት ሲያይበቃ ውዱድ ጥፍሊ የአንድ ህፃን ልጅ መኖር ወማ ተዝኑሁ እያሰቡት ያለው በዕድሜታ ከፊል ሴቶች በአሁን ሰዓት ወማ ተዝኑሁ እየተጠራጠሩት እያሰቡት ያለው በዕድሜታ ከፊል ሴቶች አነሃ ይቺ ሴት ኢዘተስሓበት አብሯት ካለ ኢዘተስሓበት አብሯት ካለ ማአሃ ከሷ ጋር ጢፍለን አንድ ህፃን ካለ ዛለፊል ከልዋ ከልዋ ይወገድልኛል ብለው ያስባሉ። ይህ ዞኑን ኻጢእ ስህተት የሆነ ጥርጣሬ ነው። የተሳሳተ አስተሳሰብ ነው። የተሳሳተ አስተሳሰብ ነው። አልገባችም? ግልጽ ነው። አዎ መሆን አለበት። አሁን ለሌላ ሲባል ቢያንስ ቢያንስ እዚህ መህረም አይገኝም አይደል? አንድ ወንድና አንድ ሴት የሚቸክሉ ከሆነ አንድ ሰው አለበት ቦታ መሆን ወይ ደግሞ ሁለት ሴቶች ከዛ በላይ የሆነ ወይ ወንዱ ቁጥሩ መጨመር አለበት ነው በአሁን ሰዓት ያለው እንደዛ ነው። አንድ ወንድና አንድ ሴት ብቻቸውን ሰው የማይሰማባቸው ቦታ ጨለማ ውስጥ ገብተው የሚሰክሉ ከሆነ ብዙ ነገር የሚሰጠ አደጋ ነው፣ አደጋ ነው ወማ ተظن بعض النساء ከሴቶች ያለው አና ይበሰት ሐበት ማአሃ ቁትለ ህፃን ልጅ ካስከተለችና አብሯት ካለ ዳለትን ኸልዋ ኸልዋው ይወገድልኛል ብለው የሚያስቡት አስተሳሰብ ظنን ኻጥ የተሳሳተ አስተሳሰብ ነው። ቃለ አልኢማሙ አነወይ ኢማሙ አነወይ እንዲህ ይላሉ። ዘጠነኛው ጥራት መቶ ዘጠነኛው ገጽ ላይ ደግሞ ወአማ ኢዛ ከላ ካደለለ ይላሉ። ወአማ ኢዛ ከላ ይዞ ካደለለ ጅምላ ላይ ወአማ ኢዛ ከላ ካገለለ አልአጅነብይ አንድ ወንድ አጅነብይ ቢልአጅነብይ ሴትን አጅነብይ ይዞ ገለልተኛ ከሆነ ምን ገይሪ ታሊክ ሶስተኛ ሰው ሳይኖር ማአሁማ አብሯቸው ሶስተኛ ሰው ሳይኖር ፈቶ ሐራም ይህ ሐራም ቢትፋቅ ዑለማ በዑለማዎች ስምምነት አንድም መፈለግ የለብህም ያዕተበር የሆነ ሰው ማለት ነው የሆነ የሆነ ፈትዋ ስታነብ ማን ነው ያለው በሉ በጣም ጥንቃቄ ማድረግ ያለበት ማን ነው ይህን ፈትዋ ያሰጠው ስላትሄድ ሙእሚን አንድ ሙስሊም አንድ አህሉ ሱና ተፍሲር አድርጋል። የመጣን ሁሉ አሰስ ደሰቱን አይተበትም አራ ያላስተዋይተም ዝም ብለህ ያግራራልህን ሁሉ አይደለም ሶስት ሆኖ ነው የሚሉት ሸኹል አልባኒ ሲመጡ ላተኩን ከፋ እንደ ሶስት እርሾውንም ወተቱንም ውሃውንም ቆሻሻውንም ዝም ብሎ መንጠጥ ነው። እንደዛ አይደለም መሆን ያለበት። ከሱ ስለዛ ይቆላል ከልቃሩራ ነው መሆን ያለበት ቃሩራ እንደ መስታወት መስታወት ማን ያገኘውን ነገር ሁሉ አይደለም የሚያስገባው። አንተ ራሱ ታበጥረዋል፣ ይታያል። ይሄ ቆሻሻ ነው፣ ይሄ ንጹህ ነው። እንዳያገኘው ሁሉ ፈትዋ ተሰጥቷል። ምን እዚህ በአማርኛ ተተርጉሞ ይቻላል ነው? ምን አይነት ነገር ዋና ኢዛ ቀላ አልአጅነቢ አንድ አጅነቢይ ካገለገለ ብልአጅነቢየቲ ሴትን አጅነቢይ ይዞ ካገለለ ሚን ገይሪ ታሊትን ያለ ሶስተኛ ሰው መዓሁማ አብሯቸው ሶስተኛ ሰው ሳይኖር ሰሆ ሐራሙን እርም ነው። ኢትፋቅል ዑለማ በዑለማዎች ስምምነት ወከዛ እንደዚሁ ለው ካነ መዓሁማ ከነሱ ጋር ካለ መላ ይፍታሃ ሚንሁ የማይታፈር ሰው የማያፍሩትን ሰው ካለ ሊስገሪ ህፃን ሆኖ ሊመስል ላተዝኑ ቢህል ኸልወቱ ልሙሐረማ እርም የሆነው ኸልዋ አይወገድም ብለዋል። ለምሳሌ ምንን ይመስል አብሯቸው ቢኖር ወከዛ እንደዚሁ ሐራምነቱ አይወገድም አይለቅም። ለው ካነ ቢኖር መአሁማ ከወንድና ከሴት ጋር አጅነብይ ከሆኑ ሁለቱ አጅነብዮች ጋር ቢኖር ወከዛ ለው ካነ ቢኖር መአሁማ አብሯቸው መላ ይስተሐልንሁ ምን ማለት ነው? የማይሳፈር የማያፍሩት የማያፍሩት ሶስተኛ ሰው ቢኖር ለሲቀር ህፃን ሆኖ ሊመስል ወይ ደግሞ አይሰማም፣ ጆሮ የማይሰማ ሊሆን ይችላል። አይታወቅም። ወይ ውር ሊሆን አዕማ ሊሆን ይችላል። ወይ ደግሞ በጣም ሽማግሌ ነው ምንም የማያውቅ ሊሆን ይችላል። ላተዙሩ ቢሄ ለኸልወቱ ሙሐረማ እርምነቱ አይወገድም አይለቅም እና ኸልዋ እንደዚህ በጣም የጠበቀ ሐራም ነው። ማንኛውም ጥረት ማድረግ አለብን። ፈቃድ ነው። ሁለቱን ሁለቱን ሁለቱን ሁለቴ ሁለት ወንድ ሁለት ሴት አንዱ አንዷ ጋር አንዱ ጋር ይሆናል። አይ አንተን ሐልዋ ይወገዳል። እኽላጥ የሚባል ነገር ሌላ ነገር ምን ይከለክላል? በእኽትላጥ ሌላ ሁክም ስናገኝ የሐልዋ የሚባለው ይለፋል። የእኽትላጥ ደግሞ እንፈልግበታለን። እኽትላጡ ዲናዊ ከሆነ አይቻልም። ዲናዊ ነገር ከሆነ እንደተቀላባ አይቻልም። ዲናዊ ነገር ከሆነ ዋጅብ ማድረጉም አይቀር ነገር ከሆነ እኽትላጥ ታደርጋለህ እንደ ትምህርት ዲናዊ ነገር ከሆነ ግን ትጠነቀቃለህ። ዲናዊ እኽትላጥ አድርጎ ጥራት የለም። እክትላቅ አድርጎ ዳዕዋ የለም። እክትላቅ አድርጎ መማ እንትን እንትን መሰጠት የለም። ኮርስ አይሰጥም። እክትላቅ አድርጎ አጅነብዩ ገብቶ ማስተማር ይችላል። አንድ ክስተት ልንገራችሁ። አዲስ አበባ ላይ ባለፈው ኮርስ ልስጣችሁ ተባለና የሆነ ልጅ ያጋጣል። ኮርስ ልስጣችኋልና የተወሰኑ የአምስት ኪሎ ልጅ ስድስት ኪሎ ተማሪ ልጆች ነበሩ። ሊሰጣችሁ ተባለና እሻም ተስማማንና ቅዳሜ ቀረው ተቀጠል ከሰዓት ቦታው ላይ እና የተወሰኑ አለ ሀያ ወንድ ሲታሉ ሴቶችም ከዛ በኩል አሉ። መጋረጃ ተደርጓል። ቦርዱ እዚህ በጣም የሚገርም ክስተት ቦርዱን ለሴቶቹ እዚህ ላይ ስላለ ይሄ መጋረጃው ጠጋ አድርጎታል። እዚህ ስንታይ ወደኋላ ስንደረጋል አይደል? መጋረጃውን ወደኋላ አድርጎታል። ልጁ ከዚህ እንደዚህ ይመላለሳል። መጀመሪያ ስናየው ኢማን ነው። ሁሉም ተጠራጣሪ ርዕሱ ረጅም ነው ወይ ምንድን አነስተኛ ነው ምን ኮርስ ሊሰጠን ነው ተባለ። ሻይ ቡና በዛበት። አይ እኔ እኮ እንደናንተ አይነቱን አልነበረም ኮርስ ሊሰጥ የፈለኩት ልክ ያቺ ከመጣች ምናምን ነገር አለ። ጀመረው ኮርስ ጀመረውና አላቀቱል መርአቲ ብርጃል አላቀቱ አልመርአቱ ሙስሊማ ሙስሊም የሆኑ ሴቶች ግንኙነታቸው ከወንድ ሙስሊም የሚል ነገር ፕሮግራሙን ጀመረ ጀመረ። እኔ ለእናንተ ስለ መንሃጅ አላስተምራችሁም፣ ግን እንደው እስኪ ስለ ግንኙነታችን ዓለም ላይ ያለ ነገር አለ አለና ጀመረ ሽት ሲሰጥ ሽማቱ የሆነ ማስኮፋ ሽት ወንድ ከሴቶች መካከል ብቃለና እንደዚህ ማስተማር እንትን ማለት ይችላል። የተወሰኑ ሶስት ልጆች ለቀወጡ ለቀወጡ በቃ ተመቻቸውን ቆርጡ ለቀወጡ አንዷ ተነሳች። ሱብሃንአላህ እዚህ ወንዶች የምንገረው የምንገረው የምንገረው የምንገረው የምንገረው ሲባባሉ ተነሳች። ማዛ ተዓልሙኒ ምን ልታስተምረኝ ነው የመጣ? ምን ኮርስ ልታስተምረኝ ነው የመጣ? አንተ ምንድን ነህ? እኛ መካከል የምትቀባበል ለምን ነው የምትቀላቀል? ተውበት ለቀቀ። ከዛ ወንድም ፕሮግራሙ ተቋረጠ፣ ለቀቀ። እኔ በጣም የገረመኝ እንደሆነ ታውቃለህ፣ ሌላ ምንም አይደለም። ውጭ ላይ ወላሂ ባይመጣ እኛ ቁጭ ብለን ነበር። እንንገረው አንንገረው፣ ቆይ እንናገር ምናምን እየተባለ ሁሉም ግብ ግብ ገብቶ እሷ ተናገረች። አዲህ አልመራ ንገር ምን አይደለች ምን አይደለች ዝምታ አይደል፣ ያለ ዝምታ አይደል። ከኛ ከወንዶቹ በላይ ነው ያሰብኩት እኛ ጋር እኛ ጋር ቢሆን ዝም ነው የሚሉት። ምን አይ ሊበቃ ሊሆን ይችላል አይታወቅም። ዝም ነው የሚሉት። ሳይን ነገር ነው ይሄ ወላሂ ፈህደሩ ፈህደሩ ፈህደሩ ተቃውም ለምን ለምን ልትገባታል? ለምንድን ነው ኮርስ ይሰጠኝ ውስጥ የምትቀላቀል? አይ ፍቅርም አይቻልም። ለቀመ ለቀሽ ነው ለቀመ ይሄ እንደዚህ አይነት ነገር እዚህ ላይ ወላሂ ጥንቃቄ አድርጉ። ሲኩል በካሪ የሚደረግ እንደዚህ አይነት ኮርስ ሰላም አለይኩም